ምዕራፍ 3 በተቀጣጠርንበት ቦታ ስንገናኝ ዶክተር ክብረ በዓል ጥብቅ አድርጎ አቀፈኝና ወንድም ሲሳይ ከዚህ ሆኜ አንተ ወደ ውጭ አገር ብሄርክ ቁጥር የሆነ አካል የተቆርጦ ሄደ ይመስለኛል አለኝ። እንዴ በዚያው ብቀር እንዴት ልትሆን ነው አልኩት። ወንድማዊ ፍቅሩ አንጀቴን እያንሰፈሰፈው እንጃ ብቻ መጥቼ አንጠልጥዬ ማመጣ ይመስለኛል አለኝ እየሳቀ። ይልቅ ደስ ብሎኛል አልኩና እጁን ጠበቅ አድርጌ ጨብጬ አወዛወዝኩት። ምን ተገኘ አለኝ። የዚያን የብራና ምስጢር ፈታውት እኮ አልኩት። እውነት አለኝ ፊቱ እየበራ። አሁን በስውር ቀለም ነበር የጻፉት። ለመሆኑ በስውር መጻፉን እንዴት አወክ? በአቡዳዊ ግብኝቴ ወቅት ፍንጭ እንዳገኘውና በዚያ ተመርኩሼ እንደፈታው ስነግረው ምን አይነት ፍንጭ አለኝ። ምስጢር ነው አልኩት ፈገግ ብዬ። እርሱም ፈገግ ብሎ ምስጢር መቋጠር ተጀመረ እንዴ አለና ከምር በዝርዝር እንድትነግረኝ ይፈልጋለሁ አለኝ ኮስተር ለማለት እየሞከረ አስከትሎም ዱባይንና አካባቢውን እንዴት እንዳገኘኸውና ትዝብትህ ምን እንደሆነ መስማት እፈልጋለሁ አለ እኔን ለመገምገም እየተዘጋጀ በሚመስል ሁኔታ። መቼም አንተ ስለ አዲስ አበባ ባለፈው እንደ ጻፍከው አይነት ነገር እንደማልነግር ታውቃለህ። ግን ስሜቴንና ገጠመኝን ልነግርህ ዝግጁ ነኝ አልኩት። እንደ ፈለግክ አድርገ ንገረኝ አለ ወደ ኋላው የወንበሩ መደገፊያ እየተጠጋ። ዱባይ ዓለም አቀፍ አውሮፕላን ማረፊያ የደረስ ነው በሀገሩ ሰዓት አቆጣጠር ከቀኑ ዘጠኝ ሰዓት ነበር። አውሮፕላን ማረፊያ ጣቢያውን ቀደም ብዬ የማውቀው ቢሆንም ውበቱ አሁንም እንደ አዲስ ይማርካል። የህንፃው መዋቅር ከረጃጅምና ወፋፍራም ጌጠኛ ምሰሶዎች ጋር ሲታይ ኤርፖርት ሳይሆን ንጉሥ ያሰራው የቅንጦት ቤተ መንግሥት ይመስላል። የፍተሻና የጉምሩክ ጣቢያውን አልፈን ወደ ውጭ ስንወጣ ሞቃታማው የዱባይ አየር እንደተለመደው ወበቁን ለቀቀብን። ከስራ ባልደረባዬ ጋር ከተደረደሩት ታክሲዎች ተረኛውን ይዘን የሀገሪቱ ዋና ከተማ ወደሆነችው አቡዳቢ አመራን። አቡዳቢ ከዱባይ ወደ 150 ኪሎ ሜትር ገደማ ትርቃለች። አቡዳቢ የተባበሩት አረብ ኤሚሬትስ የፖለቲካና የባህል መዲና ስትሆን ዱባይ ደግሞ የኢኮኖሚ እምብርት ነች። የሀገሪቱ መንግስት ሁለቱን ከተሞች በመሰረተ ልማት ከማስተሳሰር አልፎ በተቋማት ግንባታ በማያያዝ ወደ አንድ ግዙፍ ከተማነት ወይም ሜትሮፖሊታን ከተማ ለመቀየር ዓለም አቀፍ ኤክስፖ አዘጋጅቶ በትጋት እየሰራ ነው። በዚህ መሰረት ትልልቅ የገበያ ማዕከላት፣ የስፖርት ማዘውተሪያ ስፍራዎች፣ ሆቴሎችና ሪዞርቶች፣ የሕክምና ማዕከላት፣ የኪነ ጥበብ ሰገነቶችና ሙዚየሞች የምርምር ጣቢያዎችና ዩኒቨርሲቲዎች፣ ኤርፖርቶች እንዲሁም ቅንጡ የመኖሪያ ስፍራዎች ሊገነቡ ታስቧል። ያለው ማማሩ ብቻ ሳይሆን ባለራይ ድንቅ ነው ያስብላል። አይን አይኔን እያየ ዘና ብሎ መስማቱ ምቾት ስለጨመረልኝ ሪፖርቴን በትረካ መልክ ቀጠልኩ። ከዱባይ እየወጣንና እየራቅን በሄድን ቁጥር የተከመረ ደረቅ አሸዋ አይን እስኪታክት ድረስ ሰማይ አድማስ ጥግ ተዘርግቷል። እያቆለቆለች በምትሄደው ጀንበር ሲታይ የራሱ የሆነ ውበትና መስህብ ቢኖረውም አንዳች ህይወት ያለው ነገር የሚኖርበት ግን አይመስልም። የተንጣለለውንና ማለቅ የሌለውን የአሸዋ ክምር እያየን እንዲያው ይች ሀገር እንዴት ሆና ሀብታም መሆን ቻለች የሚል ጥያቄ አንስተን የየራሳችንን መልስ ስንሰጥ ቆየን። ያው የማይቀረውን ጥያቄ ደግሞ እንዲያው ከቶ ኢትዮጵያ ሀገራችን ለምንዳ ሆነች ብሎ መጠየቁም ግድ ነበር። መወለድ ጣጣ ነው ይላል የሀገሬ ሰው። የተባበሩት አረብ ኤሚሬትስ እንደ ሌሎች አረብ ሀገራት የነዳጅ ሀብት ያላት መሆኗ ብቻ ሳይሆን ያላትን ነዳጅ ተጠቅማ የኢኮኖሚ መሰረቷን አስፍታለች። የነዳጅ ሀብቷን በጥንቃቄ በጤና ጥበቃ፣ ትምህርትና መሰረተ ልማት ላይ በመዋል የዓለምን ንግድና ኢንቨስትመንት ለመሳብ መሰረት ጥላለች። በአሁኑ ወቅት ከአረብ ሀገራት መካከል የኢኮኖሚ መሰረቷን ከነዳጅ ውጪ በማስፋት ቀዳሚ ሆናለች። የጂኦግራፊ አቀማመጧና የባለ ራዕይ መሪዎቿ ትጋት ታክሎበት የዓለም የንግድ የፋይናንስና የመዝናኛ ማዕከል ለመሆን በቅታለች። ኑሮን ለማሸነፍ ከሚኳትኑት ስደተኞች ጀምሮ ዓለም አቀፍ ቱጃሮች፣ ታዋቂ የሕክምና፣ የፋይናንስ፣ የንግድ ባለሙያዎችና አማካሪዎች፣ ስፖርተኞች ሀብት ለማካበት የሚሯሯጡባት እንዲሁም የሀገራቸውን ሕዝብ የሚዘርፉ ባለስልጣናትና ተባባሪዎቻቸው የሚምነሸነሹባት ሀገር ነች። በተጨማሪም ዱባይ በተለይ የዓለም የአየር በረራ መተላለፊያ ማዕከል ሆናለች። በአጠቃላይ 9.2 ሚሊዮን ህዝብ የሚኖርባት ሲሆን ከዚህ ውስጥ 1.4 ሚሊዮን ብቻ የሀገሪቱ ዜጎች ሲሆኑ ቀሪው 7.8 ሚሊዮን ጭንቅላቱንና ጉልበቱን ለመሸጥ ከአራቱም ማዕዘናት የጎረፈ ህዝብ ነው። ከነዳጅ በስተቀር ይህ ነው የሚባል የተፈጥሮ ሀብት ሳይኖራት ዜጎቿን አንድ ላቃ የምታኖረው ትንሽዬ ሀገር ከከተሞቿ ወጣ ሲባል የሚንቀለቀል በረሃ ላይ የተጣደች ያሸዋ ገበታ ነች። አንድ ዛፍ ለማሳደግ አፈር ከሌላ ሀገር ማምጣት አለበለዚያም ንጥረ ነገር እየበጠበጡ ልክ ለበሽተኛ ክንድ ላይ እንደሚተከል ጉልኮስ በዘመናዊ ቴክኖሎጂ ማጠጣት ግድ ይላል። ያም ሆኖ ከተሞቿ ጽዱ ብቻ ሳይሆኑ በአበቦች ያሸበረቁ አረንጓዴ ናቸው። በዚህ መካከል የኢትዮጵያን ተራሮች፣ ሜዳዎች፣ አፈሩና ወንዞቹን አስታውሶ በድርቅ የምትጎሳቆል ድሀ ሀገር መሆኗን ማሰብ በቃ አልቅስ አልቅስ ያሰኛል። ሳላስበው እረተው ፈጣሪ የብልጽግና መክፈቻውን ቁልፍ ስጠን። የት ይሆን የተደበቀው? ራስ ደጀን ተራራው አናት ላይ ወይስ ኦሞ ሸለቆ ውስጥ? ባሌ ተራሮቹ ላይ ወይስ አሚባራ መታሃራ ላይ? ሰላሌ ሜዳ ላይ ነው ወይስ ዋግህምራ ሰሃላ ሳይንት? ከፋ ሚዛን ቴፒ ከጥቅጥቅ ጫካ ውስጥ ነው ወይስ ኦጋዴና አሳይታ ዱፍቲ ነው? ከቀዝቃዛው ስፍራ ጎጃም ጮቄ ደጋ ዳሞት ነው ወይስ አለት እንደ ሽሮት ከሚንተከተክበት ኤርታሌ? ጣና ወይስ ሻላ ሀይቅ ስር? ዳዋ ገናሌ ሸበሌ ወንዝ ውስጥ ወይስ ሶፍ ኡመር ዋሻ ጥግ፣ ጦሳ አምባሰል አድዋ ተራሮች ላይ ነው ወይስ ጋምቤላ ቤንሻንጉል ጉምዝ የተቆለፈበትን ቁልፍ ያስቀመጥክበትን እባክ ንገረን፣ እባክ አሳየን እያልኩ ሳጉረመርም እንባዬ እየፈሰሰ እንደሆነ ያወቅኩት ይገርመሃል፣ የስራ ባልደረባዬ ምን ሆነሃል ሲለኝ ነበር። እረ ደህና ነኝ፣ ትንሽ አሸዋ አጥበረበረ ይመሰል አልኩትና ጥቁር መነጽሬን አደረግኩና ሮሮዬን ቀጠልኩ። ከየትኛው ገዳም ሱባይን እንግባለህ? ደብረ ሊባኖስ ዝቋላ፣ ደብረ ቢዘን፣ ሬማና ራማ፣ ምሁር ኢየሱስ፣ ሐይቅ እስጢፋኖስ፣ ዳጋ ወይስ አባ ጊዮርጊስ ዘጋስጫ? ከየትኛው ደብር ቁመን ምህላ እንያዝልህ? ተድባበ ማርያም ወይስ መርጡ ለማርያም? አክሱም ጽዮን ወይስ አራዳ ጊዮርጊስ? ወንድሞቻችንስ እውነት በመሰላቸው መንገድ ከየትኛው መስጊድ አዛን ይጥሩልህ? አልነጋሽ ጀጎል፣ አንዋር ወይስ ሾኔ መስጊድ? ስንት ጊዜ ሶላት ያድርሱልህ? ሰባቱ አጽዋማት አነሱ ጌታ ሆይ። መራብ ለምደነዋል፣ እንጨምርልሃለን። የወንድሞቻችን በቀን አምስት ጊዜ ሶላት ካነሰ እነሱም ይጨምራሉ። ላለፈ ላገደመው፣ ለወጣው፣ ለወረደው ሁሉ ቁጭ ብድግ ማለት መስገድ መሰለፍ እንደሆነ ለምደነዋል። ንገረኝ ጌታ ሆይ የምትፈልገውን። በደላችን በስቶ ተቀየምከን፣ ተለያይተን ጉራማይ ላይ ሆንብህ፣ ለእኛ ለህዝቦች የማትነግረን ከሆነ ከተራራው ጥግ እንቆይሃለን። ከመካከላችን ሙሴን አስነሳና ወደ ተራራው ጫፍ አውጥተ ንገረው። የተባረከ በትር ስጠውና የድህነቱን ባህር ከሁለት ከፍሎ ያሻግረን። ወይም ኢትዮጵያዊ ዳዊት አስነሳና ግርግር ሳንፈጥር እርስ በርሳችን ሳንገዳደል በባረክለት ወንጭፍ ድህነትን ግንባሩን ይፍለጠው። ወይ ኢትዮጵያዊ እያሱን አስነሳና በየአስር ዓመቱ እየተመላለሰ እንደ ዛር ውላጅ ነው የሚሄደውን ድርቅ ተመልሶ እንዳይመጣ እንደ ገባውን ፀሐይ አቁሞ ያስቀረው። እንዴት ውሃ ላይ ተኝተን በውሃ ጥም ስንሞት ዝም ትላለህ? እንዴት ውብ ሀገር ሰተህን ስታበቃ ጎስቋሎች እንድንሆን ትፈቅዳለህ? ለዘመናት በአዳን በሀብቷና በልምላሜዋ ተማርከውና ጎምጅተው ጦር ሰብቀው ሊወሯትና ሊደፍሯት የቋመጡላትን አገር ጀግኖቿ አናስደፍርም ብለው በየተራራው በየሸንተረሩ ደማቸውን ያፈሰሱላትን አጥንታቸውን የከሰከሱላትን ውብ ሀገር በፍቃዳችን ትተን ለመሰደድ በባህር በየብስ ስንንከራተት እንዴት ዝም ብለታ ያለ የራሳችንን ፊደል እንዳስቆጠርከን የቀን የዘመን መቁጠሪያ እንዳሰጠህን፣ አክሱምን እንድናቆም፣ ላሊበላ እንድናንጽ እንዳስተማርከን፣ ቅኔ፣ ዜማ፣ ውብ ባህልና ሀገር እንደሰጠህን ሁሉ እባክህ እንደገና የረሳነውን በአክሱም በላሊበላ ዘመን የነበረውን ስራ መስራትን አስተምረን። ስራውን የሚመራ የስራ ስልት የሚያውቅ ሙሴን ስጠን። እባክ ቁስላችንን የሚቀረፋ ሳይሆን የሚያክም ትናንት ጦማችንን አደርን ስንለው ዛሬም ድገሞ የማይለን ተቆነጠጥን ስንለው የማይኮረኩመን ከፋን ስንለው የማያስለቅሰን የምንፈራው እርሱም የሚፈራን ሳይሆን ሁላችን እንደ አባት የምናየው አንድ ሙሴ ስጠን። ህዝቡን አስከትሎ በኢትዮጵያ ተራሮች፣ ሸለቆዎች፣ ሜዳዎችና ሸንተረሮች የተቆለፈበትን ቁልፍ የሚፈልግ የአድባራቱንና የገዳማቱን ቡራኬ የሚቀበል የአዛውንቶቹን የሼሆቹን ምርቃት የሚያከብር የምዕራብን ካፒታሊስት የምስራቅን ሶሻሊስት ርዮት እንደወረደ ተግቶ ኑ ልጋታችሁ የማይል የዚህችን ድንቅ አገር ምስጢር የሚፈታ አንድ ሙሴ ስጠን። ላይበለጽጉበት ከቆላ እስከ ደጋ ምድር፣ ላይጠጡበት የውሃ ማማ፣ ላያመርቱበት ለማፈር ላይከብሩበት ውብ ባህልና ቅርስ ሰጣቸው ብለው ሌሎቹ ስለምን ያሙሃል? እኛስ ሳታጎድልብን ለምን እናማርርሃለን? በሰፊው መስታወት ወደፊት እያየን ከመጓዝ ይልቅ በጠባቧ የኋላ መስታወት አብዝተን እያየን ከኋላ ታሪካችን ጋር ግብ ግብ ቀጥመን ከፊት ለፊት ያለውን ተስፋችንን ለማጨለም እንዳክራለን። ትንሽ የሄድን ሲመስለን ተንገራቅጨን እንቆማለን ወይ ወደ ኋላ እንመለሳለን። የሰራነውን እናፈርሳለን፣ የገነባነውን እንዳለን ቁመን ያጨነበጨምንለት ቁጭ ብለን ለማየት እንጠየፋለን። በጭፍን እንደግፋለን፣ በደምሳሳው እንቃወማለን። ሰውን ወይ መልአክ አለበለዚያ ሰይጣን እናደርጋለን። ሚዛናችንን ስተን እንንገዳገዳለን። ከአንድ ሙሉ ሰው ብልቶች ውስጥ ከአይን ጆሮን አቅርበን ከእግር እጅን አስበልጠን አሎ እንፈጽማለን። ከተወለድንበት መንደር ማዶ ካለው ጋራ ወዲህ ያለውን ሰፊ አገርና ወገን መዋጀት አቅቶን ድክ ድክ እንላለን። ምን ነው ዝም አልከን እያልኩኝ በውስጤ እየተብከነከንኩ መጓዜን ስነግረው ምን ነው ለሁሉ ነገር ፈጣሪን ተጠያቂ ያደረግከው አለኝ። በጉዜ ወቅት አብሮኝ የነበረና ከግላዊ ውይይት ያነቃኝ መስል ደንገጥ ብዬ ታዲያ ፈጣሪን እንጂ ማንም ማማረር እችላለሁ፣ ባማረርስ ማን ይሰማኛል አልኩት። እርሱም በልሽቶ ዝም ብለ ቀጥል አለኝ። እንዲህ እየተብከነከንኩ ወደ ምሽቱ አካባቢ አቡዳቢ ደረስንና ቀደም ብሎ ከተያዘልን ሆቴል አረፍን። በወበቁ የደከመውን ሰውነቴን በቀዝቃዛ ውሃ ተለቃልቄ ከራት በፊት የመኝታ ክፍሌ ከሚገኝበት ስድስተኛ ፎቅ ላይ በመስኮት አቡዳቢን አየኋት። በህብረ ቀለማት ያሸበረቁት ህንፃዎቿና በብርሃን ጎርፍ የተሞሉት ሰፋፊ መንገዶቿ ብልጽግናዋን ያንቦጎቡጋሉ። ለሰርግ የተዘጋጀ የአዳራሽ መድረክ ትመስላለች። በማግስቱ ከጠዋቱ ሁለት ሰዓት ተኩል ጀምረን እስከ ቀኑ አስር ሰዓት ተኩል ድረስ የሄድንበትን የምንሰራበትን ድርጅት ቢዝነስ ጉዳይ አሰልቺና ረጅም ድርድርና ውይይት ስናካሄድ ዋለን። በጣም ተዳክመንና ተሰላይተን ወደ ሆቴላችን አመራን። ከመመላሳችን በፊት የአንድ ቀን እረፍት ስለነበረን በጠዋት መጥተው አካባቢው እንደሚያስጎበኙን ቃል ገብተውልን ተለያየን። በማግስቱ ከጧቱ ሶስት ሰዓት ሲሆን አስጎብኛችን የሚያምር ጥቁር ካዲላክ መኪና ይዞ ሆቴላችን ደረሰ። የስራ ባልደረባዬ በጣም ድካም ተሰምቶት ስለነበር እዛው ሆቴል ውስጥ ማረፍ እንደሚፈልግ ስለነገረኝ ለጉብኝቱ ዝግጁ የነበርኩት እኔ ብቻ ነበርኩ። ከአስተናጋጅ ኩባንያችን ከተላከው አስጎብኚ ጋር ሰላምታ ከተለዋወጥን በኋላ በድጋሚ ራምዚ አንቶን እባላለሁ፣ ምንድን ነው መጎብኘት የምትፈልገው አለኝ በትህትና በታጀበ ፈገግታ። ጥርት ያለ እንግሊዝኛ ይናገራል። ሚስተር ራምዚ አንቶን እንደነገረኝ ከሆነ በዜግነት የፈረንሳይ ፓስፖርት የያዘ ቢሆንም በትውልድ ግን ሊባኖሳዊ ነው። በቤሩት የፈረንሳይ ኤምባሲ ባልደረባ የነበሩት አባቱ የቤሩት የእርስ በእርስ ጦርነት ሲጀመር ቤተሰባቸውን ጠቅልለው ወደ ፈረንሳይ ፓሪስ በማቅናታቸው አንቶን አብዛኛውን የወጣትነት እድሜ ያሳለፈው ፓሪስ ውስጥ ነው። ፈረንሳይኛ፣ እንግሊዝኛና አረብኛን አቀላጥፎ የሚናገረውና በሰላሳዎቹ የእድሜ ክልል የሚገመተው አንቶን አቡዳቢ ውስጥ የአንድ የፋይናንስ ተቋም ዓለም አቀፍ ግንኙነት ክፍል የስራ ባልደረባ ሆኖ እየሰራ ይገኛል። አባቱ የግሪክ ኦርቶዶክስ ተከታይ በመሆናቸው ልጆቻቸውን በዚህ መርህ ተቀርጸው እንዳደጉ ይናገራል። ስለሆነም ከተገናኘንበት ሰዓት አንስቶ ሳስተውል ጠባዩ ከአውሮጳዊነት ይልቅ መካከለኛው ምስራቅ፣ ከፈረንሳዊነት ይልቅ ሊባኖሳዊነቱ ያመዝናል። ራምዚ አንቶን ራሱን ካስተዋወቀኝ በኋላ የጉብኝት ምርጫህን ማወቅ ችል ይሆን አለ በድጋሚ ያው እንደምታውቀው ወደ ተለያዩ ሀገራት የመሄድ አጋጣሚ ባገኘው ቁጥር ለመጎብኘት የምፈልገው ብሔራዊ ሙዚየሞችን ነው። ምክንያቴ ደግሞ ከሚታዩት ሰማይ ጠቀስ ፎቆች፣ ከተንጣለሉት መንገዶችና ከተቀላጠፈው የመገናኛና የአገልግሎት አሰጣጥ ከውስብስብ የምርምርና የትምህርት ተቋማት ጀርባ ምን መከራ እንደታለፈ፣ ምን ያክል መስዋዕትነት እንደተከፈለ፣ ከየት ተነስተው የት እንደደረሱ፣ ከዚህ ሁሉ ጀርባ አንቀሳቃሽ ሞተሮቹ እነማን እንደነበሩ በአጭር ጊዜ ለመረዳት አመቺው ስፍራ ሙዚየሞች ስለሆኑ ነው። የሰለጠኑና ያደጉ ሀገሮች ደግሞ መረጃዎችንና ቅርሶችን በሚስብና በሚማርክ እንዲሁም ለመረዳት በሚያስችል መልኩ በፎቶ፣ በቅርጻ ቅርጽ ሞዴል፣ በተንቀሳቃሽ ምስል፣ በጽሁፍ በጥንቃቄ አደራጅተው ለህዝብ ክፍት ያደርጋሉ። በዚህ ልምዴ መሰረት ከተቻለ ብሔራዊ ሙዚየም ብጎበኝ ደስ ይለኛል አልኩት። ምንም ችግር የለም ብሎ ወደ ፋርስ ባህረ ሰላጤ አቅጣጫ ነዳ። ወደ ባህሩ እየተጠጋን ስንመጣ ወደ ውሃው ገባ ብሎ የሚያስደንቅ የኪነ ህንፃ ውበት ያለው ግዙፍና ውስብስብ የህንፃ ሞዴል እያመለከተ ያ ወደፊት የሚሰራው ትልቁ ብሔራዊ ሙዚየም ይሆናል። ዛይድ ብሔራዊ ሙዚየም ይባላል። የተባበሩት አረብ ኤሚሬት መስራችና አባት በነበሩት በሼህ ዛይድ ቢን ሱልጣን አል ናህያን የሚጠራ ሲሆን የእሳቸውን መታሰቢያ እንዲሆን ነው አለኝና ለአሁኑ ግን ወደ ሌላ ሙዚየም ልወስድ ነው ብሎ ወደ ውብ አቅጣጫ 50 ኪሎ ሜትር ተጉዘን በዘንባባዎች የደመቀች የበረሃ ገነት ወይም oasis የሆነች ከተማ ደርሰን ወደ አልአይን ብሔራዊ ሙዚየም አቀናን። ሙዚየሙ በበርካታ ክፍሎች የተደራጀ ሲሆን ስብስቦቹም የበረሃ ደንና ጥበቃን፣ ህዝብንና ቅርስን፣ ታሪክንና የማህበረሰብ እድገትን፣ ሳይንስንና ትምህርትን፣ የእስልምና እምነትን ዘርፍ ይዘው የተደራጁ ናቸው። እነዚህ ስብስቦች በመካነ ጥናት ግኝቶች በሥነ ጽሑፍና በበርካታ ቅርሶች ማስረጃነት ከቤተ መጻሕፍት ጋር የተሟላለት ነው። አጠቃላይ የሙዚየሙን ይዞታ ካስጎብኚው ገለጻ ከተረዳው በኋላ አንድ በአንድ እየተዘዋወርኩ በእርጋታ መመልከት ያስኩ። ታሪክና የማህበረሰብ እድገት በሚለው ክፍል ውስጥ የአረቡ ዓለም ፊደላት፣ ስነ ጽሑፍና ስነ ጥበብ በተለይም የኤሚሬቶቹን በዘርፉ ያሳለፉትን ጉዞ የሚዳስስ ንዑስ ክፍል አካባቢ ስደርስ በርካታ የጥንት ዘመን ጽሑፎችን የያዙ ብራናና ብራና መሳይ መጽሐፍት። ጦማሮችና ጥቅልል ድርሳናት ተቀምጠዋል። ከመካከላቸው ለጽሑፍ የሚጠቀሙባቸው ጥንታዊ ቀለሞች በተለያዩ ብልቃጦችና ቀንድ መሳይ እቃዎች ተደርድረዋል። አንድ ነገር ትኩረቴን ሳበው። አንድ በዕድሜ ብዛት ጫፎቹ አካባቢ የተቆረማመጠ የሚመስል ብራና መሳይ ወረቀት በልዩ ሁኔታ ተቀምጦ አየው። ከጎኑ ደግሞ ጥቁር ብልቃጥና ጥንታዊ ብዕር ተቀምጧል። ወረቀቱን ጠጋ ብዬ ሳየው ምንም አይነት ጽሑፍ ከላዩ ላይ የለም። ይህ ወረቀት እንደዚህ ሌጣውን በክብር የተቀመጠው ከተለየ ነገር የተሰራ መሆን አለበት ብዬ ገመትኩ። ይሁንና የሆነ ጉጉት አደረብኝና ለምን አልጠይቅም ብዬ ጥግ ላይ ከቆሙት የሙዚየሙ ባልደረቦች መካከል ወጣት ወደ ሆነው ጠጋ ብዬ ይቅርታ፣ የሆነ ማብራሪያ ፈልጌ ነበር መጠየቅ ይቻል ይሆን አልኩት በእንግሊዘኛ። ምንም ችግር የለም ምልርዳ ልርዳህ አለኝ መልሶ የአረብኛ ቃና ባለው እንግሊዘኛ። እየመራው ወደ ወረቀቱ ወሰድኩትና የወረቀት ከምን የተሰራ ቢሆን ነው እንዲህ በክብር የተቀመጠው አልኩት። ፈገግ አለና ወረቀቱ እንኳን እንደ ማንኛውም የጥንት ወረቀት ከፓፒረስ የተሰራ ወረቀት ነው አለኝ። ታዲያ ምን የተለየ ታሪክ ቢኖረው ነው በዚህ ሁኔታ የተቀመጠው አልኩት። አስደናቂ ጽሁፍ ስለተጻፈበት አለኝ። ራሴን ተጠራጥሬ ጠጋ ብዬ ሳየው ምንም ጽሁፍ ከላዩ ላይ የለም። እንዴ ለላይ የሚታየኝ ምንም አይነት ጽሁፍ የለም። የት ነው አስደናቂው ጽሁፍ አልኩት ግራ በመጋባት አስደናቂ ጽሑፍ የተባለውም ለዚህ ነው አለ አሁንም በፈገግታ። እንዴት አልኩት ግራ መጋባቴ እየጨመረ። ጽሑፉ በስውር የተጻፈ ስለሆነ ነው አለ። ምን? እንዴት? አዎን፣ በአይን ባይታይም ይህ ወረቀት ሙሉን ታሪካዊ ጽሑፍ ይዟል አለ። ይህ የማይታመን ነው አልኩት አፌን በእጄ ይዤ። አንዴ ጠብቀኝ አለና በአሻጋሪ ካሉ ቢሮ መሳይ ክፍል ውስጥ ገብቶ ውሃ ሰማያዊ ቀለም ያለው የሸንበቆ መብራት ይዞ መጣና ቁልፉን ተጭኖ አበራው። ወረቀቱ ላይ በአግድም አስጠግቶ ከላይ ወደ ታች ቀስ አድርጎ ሲያወርደው መስመር በመስመር ቁልጭ ያለ የአረብኛ ጽሑፍ ታየኝ። በጣም ይደንቃል አልኩት። አሁን በዚህ ዘመን እንዲህ አይነት በዚያ ዘመን እንዲህ አይነት ስውር የሥነ ጽሑፍ ቀለም ፈጥሮ በስውር መላላክ እውነትም አስገራሚ ነው አለና እንደዚህ የሚጻፉት እጅግ ምስጢራዊ ደብዳቤዎችና ሰነዶች እንደሆኑ ይታመናል አለኝ። የመጨረሻውን አረፍተ ነገር እንደ እውነቱ ከሆነ በሙሉ ልቤ አልሰማሁትም። አእምሮዬ ውስጥ አንድ ትልቅ የጨለማ ክፍል ተከፍቶ አስደናቂ ብርሃን ገብቶ ወለል ብሎ የሚታየኝ ነገር ነበር። በጣም ይገርማል አልኩ በአማርኛ ቀጠልኩና፣ ወይኔ አልኩኝ። አስጎብኜ ይቅርታ ምናልክ አልሰማሁም አለ በትህትና። ምንም አይደል አመሰግናለሁ አልኩትና እየተጣደፍኩ ወደ ውጭ ወጣው። የፈጣሪ አለህ እንዴት ያለው ደንቆሮ ንፍሬ ያለው አሁን እኔ የተማርኩ ነኝ ብዬ መናገር እችላለሁ እያልኩ በደስታም በመገረምም እየተከነከንኩኝ ይዞኝ የመጣውን አንቶንን መፈለግ ያስኩኝ። እንዴት ሰሩልኝ ይላለሁ ወዲያ ወዲያ እየተሯሯጥኩኝ። ሚስተር አንቶን አይቶ ይኖሮ ሚስተር ሲሳይ እዚህ ነኝ፣ ጉብኝትህን ጨረስክ እንዴ አለኝ። አሁን ጨርሻለሁ፣ አመሰግናለሁ ስለው ሌላ ማየት የምትፈልገው ምንድን ነው አለኝ። አመሰግናለሁ፣ ማየት የምፈልገውን አይቻለሁ። አሁን የምፈልገው አንድ ነገር እንድትረዳኝ ነው አልኩት በጥርፊያ? ምንም ችግር የለም ምልርዳህ አለኝ። የመመለሻ ጉዞዬ ነገ ከሰዓት በኋላ ነው። እባክ ወደ ዛሬ ያስቀይርልኝ አልኩት። መቼም ክንፍ ቢኖረኝ ወይም ደመና የሚጠቅስ ኃይል ቢታደለኝ እንደ ቶማስ በደመና ሰረገላ ወደ አገሬ ብበር በወደድኩኝ። ዶክተር ክብረ በዓል ይህን ጊዜ ሳቃለና አጅሬ መቼም ፍንጭ ያገኘ ሲመስልህ ወዲያው ወደ ተግባር ካልገባ ይሆንልህም አይደል አለኝና እሺ የኔ እብድ ከዚያስ አለኝ። ራምዚ አንቶን ሚስተር ሲሳይ አሁን እኮ ምሳ ሰዓት ነው። የቀረህ እኮ አንድ ሙሉ ቀን አይሞላም። ምን ነው ምን የሚያስቸኩል ነገር ገጠመህ? ቤተሰብ ደህና አይደለም አለኝ እየተጨነቀ። አይ እንደዚህ አይደለም፣ ሁሉም ነገር ሰላም ነው። ብቻ የምቸኩልበት ጉዳይ ኖሮኝ ነው አልኩት። ካልክስ ምን ቸገረኝ፣ ብቻ የትኬት ማስቀየሪያ 300 መቶ ዶላር ያስከፍላሉ አለኝ። ምንም ችግር የለም ብቻ ሞክርልኝ አልኩት። በልቤ ደግሞ ወዳጄ የአንድ ቀን ዕድሜ በሶስት መቶ ዶላር አይገኝም እላለሁ። ስልክ በተደጋጋሚ ሞክሮ የአየር መንገድ ትኬት ቢሮን ተገናኝና በአረብኛ ብዙ ሲያወራ ቆይቶ አዝናለሁ ሚስተር ሲሳይ ምንም ቦታ የለንም ነው የሚሉት አለኝ። በቃ ቶ ምን ይደረጋል አልኩትና ወደ አቡዳቢ አረፍንበት ሆቴል አደረሰኝ። ምሳ እዚህ ሆቴል ወይም ደስ ያለ ቦታ አብረን ልንበላ እንችላለን። ዛሬ ቀኑን ሙሉ እናንተ እንዳስተናግድ ታዘዣለሁ። አለኝ በፈገግታ። በዚህ ወቅት ፍላጎቴ ብቻዬን መሆን ቢሆንም አብሮኝ ያለው የስራ ባልደረባዬም እንዲሁ ማረፍ የሚፈልግ በመሆኑ ሁለታችንም መስተንግዶውን ስንተወው የሚሰጠው ትርጉም ጥሩ አይሆንም ብዬ ስለገመትኩ እሺ ለመስተንግዶ ክብር ይሰማኛል፣ አንድ ክፍሌ ደርሼ ልመለስ አልኩና ወደ ክፍሌ አመራው። ክፍሌ ውስጥ ካለው ሶፋ ላይ ጭንቅላቴን በሁለት እጆች ይዤ በአግራሞት በስውር ጽፎ እንደሰጡኝ እርግጠኛ ነኝ። እንዴት ያሉ ረቂቃን ናቸው! እንዴት አድርጌ አሳንሼ ገምቻቸው ኖሯል! እያልኩኝ እንደ እብድ ለፈልፍ ጀመር። አንዳንዴ የአግራሞት ሳቅ እስቃለሁ፣ ሌላ ጊዜ ደግሞ እንዴት መጠርጠር አቃተኝ። እንዴት ዶክተር ክብረ በዓል ሳልታየውም ለነገሩ ቢታየውም ላይነግረኝ ይችላል አልኩና አስታወስኩህ። በጣም የገረመኝ ደግሞ ስለዚህ ጉዳይ ባነሳውብህ ጊዜ ሁሉ ይሄ የአንተ የምርምር ስራ ነው፣ ከሰው ምርምር ደግሞ ዘው ተብሎ አይገባም እያልክ በቀልድ መልክ የሽሽቱ ይሁን የአክብሮት ሊገባኝ በማይችል መልኩ የምትመልስልኝ ሁሉ ትዛለኝና እንደ እብድ እያደረገኝ በቃ ተንጨረጨርኩ አልኩት። ዶክተር ክብረ በዓል እንደ መሳቅ እያለ አገጩን እጁ ላይ አስደግፎ በትኩረት ያዳምጠኛል። እኔም ትረካዬን ቀጠልኩ። እየተብከነከንኩ ሳላስበው ብዙ ጊዜ እንደወሰድኩ ሲገባኝ አይ ሰው አስጠበቅኩ ብዬ በፍጥነት ወደ አንቶን ሄድኩኝ። ይቅርታ አልኩና አሁን አንተ ደስ ወደሚል ስፍራ ውሰደኝ አልኩት በእኔ ምርጫ ትስማማለህ አለ ራምዚ አንቶን ፈገግ ብሎ በጣም ትውት ሰው መሆኑ ይታወቃል እንደምደሰትበት ተስፋ አደርጋለሁ አልኩትና ተያይዘን ወደ መኪናው አመራን ከዚያም በፋርስ ባህረ ሰላጤ በኩል ወደሚገኝ አንድ ትልቅ ሆቴል ወሰደኝ ምሳ እየበላን ሳለን ሙዚየሙ ስወጣ በነበረኝ መረበሽና በሁኔታ የተገርሞ አስጨንቆ ስጠይቀኝ ጊዜ ሁሉንም ነገር ተረኩለት አልኩት ዶክተር ክብረ በዓል ቀበል አደረገና አያንተ ነገር እንዴት እንደ ባር ሳትቆጥረው ሁሉን ነገር ነገርከው አለኝ። በቃ ትህትናው ስለ ኢትዮጵያም ያለውን አክብሮት ሳይ ሚስጥሩን ልሸሽጎ አልቻልኩም። ደግሞስ ድንበር የሚያበጅ ምድራዊ ዜግነት እንጂ ሃይማኖት አይደለም አልኩት። እርሱስ እውነትህን ነው አለ ዶክተር ክብረ በዓል እና ከሙዚየሙ ባገኘሁት ፍንጭ ተነስቼ ጽሁፉን ካለመታየት ወደ መታየት ማምጣት ቻልኩኝ ብዬ በድል ስሜት ገለጽኩለት። አስተያየቱን ሳየው ግን ትንሽ ቅር ያለው መሰለኝና ምን ነው አልኩት። የምስጢሩን መፍቻ ከምንጩ ርቀህ ከጅረቱ ላይ ማግኘት ገርሞኝ ነው እንጂ አለ። ምን ይደረግ ምንጩማ በምስጢር ሀረግ ተተብትቦ አይደል ይህን ያክል መከራ ማይ አልኩትና ድንገት ብሶቴ ገንፍሎ ግን ለምን ያን ያክል ምስጢራዊ መሆን አስፈልጋቸው? ለምን ይሰውሩብናል? እያልኩ መብተክተኬን ስቀጥል ዶክተር ክብረ በዓል በተለመደው እርጋታ ውስጥ ሆኖ በገጠር እጽዋቱ ተጨፍጭፎ ተራራው ተራክቶ የውሃ ምንጮችና አፍላጋት ደርቀው አፈሩ ተከልቶ ከተማው በዘመናዊነት ሰበብ አመንዝራነትና ውንብድና ተሞልቶ የከተማው ልማት ቂጥሎ ክንብንም ሲሆን የሥራ ቦታዎች ትጋትና ቅንነት ርቋቸው ልግመትና ጥመት ተሞልተው በውስብስብና ትብትብ አሰራር ተጠላልፈው የጉመሮና ቆንጥር አጥር ሲሆኑ ፈጠራ መክኖ ኩረጃ ሲነግስ፣ ውስጣዊ አቅምና ማንነት ተንቆ ወደ ውጭ ማማተር ሲበዛ፣ የወደፊቱን ቸል ብለን ካለፈ ታሪካችን ጋር ጦርነት ገጥመን በመንደር ተቧድነን መነታረክና መናናቅ እንዲያም ሲል መጠፋፋት እንጂ መደማመጥና መከባበር ሲቀር ጅብ እንግዳ ሆኖ ቁርበት ሲነጠፍለት፣ ቀበሮ ባህታዊ ነኝ ብሎ መቁጠሪያ ሲያጠልቅ፣ ድመት መንኩሳ ገዳም ስትገባ ከዚህ ኮተት ከሞላበትና አዙሪት ከያዘው ኑሮ ራሳቸውን አላቀው ገለል ቢሉና በራሳቸው እውነት ቢኖሩ ምኑ ላይ ነው ጥፋቱ? አለ። እኛስ ወጣቱስ አናሳዝናቸውም? አልኩት በስሜት። እኛም የማይመረጥነውን ህይወት እንኖራለን፣ የዘራነውን እናይዳለን። ወደንና ፈቅደን ለመረጥነው ኑሮ፣ ለምንመካበት ፍልስፍናችን፣ ለምናንቧርቅባቸው ርዕዮቶች፣ ለበረከቱም ለመከራውም ኃላፊዎቹ እኛው ራሳችን ነን አለና ለማንኛውም ምስጢሩን ስለደረስክበትና እረፍት ስላገኘ ደስ ብሎኛል። ብሎ በረጅሙ ተነፈሰ። አንድ ደረጃ ወጣው እንጂ ዋናው ትዕዛዝ መች ተፈጸመ አልኩት። ቢሆንም አለ እኔ ምን ዶክተር ክብረ በዓል በስውር በተጻፈልኝ ጽሁፍ ላይ ከተገለጹት ቦታዎች ሁለቱን በአካል አንዱን ደግሞ ቢያንስ በስም አውቃቸዋለሁ። የእጾቹን ስም ግን ሰምቻቸውም አላውቅም አልኩት። ገልብጬ የጻፍኩበትን ወረቀት አውጥቼ የሶስቱን እጾች ስም አነበብኩለትና ከእነዚህ ውስጥ የምታውቀው ይኖር ይሆን አልኩት። በበርካታ ገዳማትና አድባራት እየተዘዋወርክ ጥንታዊና ነባር እጽዋትን ያጠናኸው አንተ ሳታውቀው እንዴት እኔ ላውቀው እችላለሁ? አለኝ መልሶ። አይ <laughs> በተለይ መድኃኒት ነክ የሆኑ እጽዋትን ከእኔ የበለጠ አንተ የሰራህበት አይደለም እንዴ አልኩት ባለመስማማት። ቢሆንም እነዚህን ስሞች ሰምቼ አላውቅም አለና ማዶ ማዶ እያየ በዚህ ምርምርህና ፍለጋ ውስጥ ከሎጂስቲክ ድጋፍ ውጪ ለመሳተፍ አቅሙም እውቀቱም ያለኝ አይመስለኝም አለ ኤዲያ። አንተ ደግሞ አሁንስ አባ መዝገበ ስላሴን ሆንክብኝ ብዬ ስመናጨክ ዶክተር ክብረ ባህል ከጣራ በላይ ከት ብሎ ሳቀ። እንደዚያ ሲስቅ አይቸው አላውቅም። የሳቁ ምክንያት የገባኝ ግን ሰነባብቼ ነበር።